ባለፈው ሳምንት በእኛ ድራማ አረ ሚኒዮን ምንድን ነው የያዘችው? የሻይ ማንቆርቆሪ? አረ ሚሚ የቢዝነስ ሰው ሆነሻል። ሚሚ ነይ እስቲ ወዲህ። ቶሎ friend ኦች፣ ደንበኛ እየጠራኝ ነው። ከእኛ ክፍል በትምህርት ከወንዶች ሳራን የሚበልጥ ማን አለ? በሩጫ ከሴቶች እኔን የሚቀድም ማን አለ? እኔ አለሁ። እየቀለድሽ መሆን አለበት። እንደዛ ከሆነ ለምን ከትምህርት በኋላ ሜዳ ትሽቀዳደሙ? እኔ እስማማኛል ማንቴ እኔ አየለ ቂም ይዟል፣ ያሰቃያታል። ምን እናርግ? ድሮ ያስተማረባቸው ትምህርት ቤቶች ተመሳሳይ ጥቃት መፈጸም አለመፈጸሙ check ማድረግ ነው። አበራ እኮ ቤቱን ለቋል። ምን አልተገናኛችሁም እንዴ? ምን አገኘዋለሁ? ይሄ ሌባ ሰማችሁ? teacher አየለ ነጻ ወጣ። ሳራ ውሸቷን ነው። ወይኔ አንቺን ብቻ አይደለም teacher አየለ እኔን የሚያስቸግረኝ ነበር። ምን ትዝታ አንቺ ነው? ወንዶችን ወክሎ በቀለ ደጀኔ፣ ሴቶቻችንን ወክላ ደግሞ ሜላት ጌታቸው ይወዳደራል ፊስካ ተመቷል፣ ሩጫ ተጀምሯል። ወይኔ ዛሬ እንዳትቀደም። ልክ ነች እኮ ሳርዬ። በቀለ ደክሞ ይመስላል። የመጨረሻ ሜላት ሜላት ምን አይነት ጫማን ያደረገችው መመርመር አለበት። ማርዬ፣ ኧረ ነይ ሻይሽን ጨርሺ። በቃኝማ። ለመሆኑ ምን እያደረግሽ ነው? ያ teacher አየለ የጻፈልኝን ማስታወሻ እየፈለግኩ ነው። ላገኘው አልቻልኩም። እኔም አይገባኝ። እንዴት እንደዚህ ወሳኝ ማስረጃ ትጥያለሽ? ጥየው አይደለም አባ፣ በኋላ እንደገና በደንብ እፈልገዋለሁ። አሁን ትምህርት ቤት ልሂድ እንዳይረፍድብኝ። ይሻላል፣ በይ ሂጂ። ደህና ዋሉ። ደህና ዋይ ሳቢዬ። ለምን ትቆጣታለህ ፍቃድ? ለራሷ ሆድ ብሷታል። መቼ ተቆጣዋት? እሺ አንቺ ያልገባሽ ነገር ጊዜ የለንም። ኮሚቴው እኮ ምርመራውን ጨርሶ ሪፖርት ሊያቀርብ ነው። ደናደራችሁ ሳራ ወጣች? አሁን ወጣች። ፋሲል፣ ያ ማስረጃ ጠፍቶባት ተረባብሻለች። እኔም ሳፋልጋት ነበር፣ ክንድ ቦታ አልቀረም። ፋሲል፣ በልቶሎ ቁርስን ብላና ወደ ስራ እንሂድ። አንተ ሄዳባ ደርስ ደርስብሃለሁ። በሉ እኔም ወደ ስራ ልሄድ። ዙሪያሽ፣ አንቺ ዙሪያሽ፣ ምንድን ነው ፋሲ? ትዝልሻል? አየለ ለሳራ የጻፈው ጁስ ቤት እንገናኝ የሚል ደብዳቤ ጠፍቷል። አይተሸዋል? አዎ፣ ከሳራ ደብተር አውጥቼ እኔ ጋር አስቀምጨዋለሁ። ማን ከደብተሩ አውጭ አለሽ? ጋሼ እናትዬ ካገኙት ሳራ ችግር ውስጥ ትገባለች ብዬ አስቤ ነው? አቤት አቤት የእኛ ሀሳብ ቢያሁን ወደ አታብዥ እጅና ቶሎ አምጪ። ጋሻ ቁርስን ብላ እንጂ። ሙያ እንዳለው ሰው ቁርስ ብላ ትላለች። አልበላ ማን ነው በጠዋቱ ደግሞ የመጣው? መሰረቴ ሂጂ እስቲ በሩን ክፈች። እሺ። ማን ነው? ይዛና ነኝ። ይሄ ደግሞ ሳይናገር ነው የሚመጣው። ሰላም ለዚህ ቤት። እንዴት ከረማችሁ? ጋሽ ሰይዛና ደህና ልጆች። ኑ እስቲ ሳሙ። ደህና ናችሁ? ደህና ነን። ደህና ነህ አጎቴ? እንዴት ነሽ አሰለብ? ኢዛና ቤተሰብ ደህና? ሁሉም ሰላም ነው። አሰለብ በያ እንግዲህ ቤት ያፈራውን አቀራርቢ። እሺ አትቸገሪ፣ ቁርስ አድርጊያል። በጠዋት የመጣሁት የከብት ዋጋ ስለወረደ አንቺ ጋር ያስቀመጥኩትን ብር ወስጄ በሬ ልገዛ እኛ ትምህርት ቤት ልንሄድ ነው። ደህና ዋሉ። እሺ ልጆች፣ ደህና ዋሉ። ደህና ዋሉ ልጆች፣ ደህና ዋሉ። መልካም ቀን ይሆንላቸው እሺ አሰለፍ፣ ገንዘቡን ስጭኝና ባይሆን ቡና እንኳን ጠጣ እንጂ ያሰለፍ ቡናማ እንዳያመልጥህ። ይሁን እንግዲህ አሰለፈች። በያ እንግዲህ ያንን ቆንጆ ቡና ሽናፊልን። እሺ እሺ። ዛና ጤናህን እንዴት ነህ? ይመስገን። ደረጃ ላይ ሰዎች እንዴት ሰላም ነው ሚሚ? ዛሬ ትንሽ አረፈድሽ። በደህና ነው? ምን በደህና ነው? ጠዋቱ የተነጀሰ ነበር። ምን ነው ገና ስነሳ ተከተልን ካጠገብ ያጣሁት የት እንደገባ አላውቅም። እሱን ስፈልግ ነው የቆየሁት። እና ተገኘ? ባገኘውማ አሁን ከኔ ጋር ነበር የሚሆነው። ቆይ አንዴ መጣሁ፣ ለአባባ ቡና ልቅዳ። እሺ ደህና አደርሽ? ምን ደህና አደሩ አባባ። ቡና መጣል ጥሩ አድርገሻል። ለእኔ አይነቱ ሽማግሌ ቡና ነው የሚያነቃቃ። እስኪ ይጠጡና ጣዕሙን ይነግሩኛል። አረ እነግርሻለሁ ልጅ። እሺ friend ኦች፣ ሚሚ አዲስ ቢዝነስ በመጀመርሽ የደስደስ አንድ ዘፈን እንዝፈንላት እያልን ነው። አዲዬ አለ ጊዜ መንገድ ልጀምር እደርሳለሁ ወደ ህልሜ ጀንበር አለ ጊዜ ተስፋን ይዣለሁ እደርሳለሁ የጥረቴን ፍሬ ያለው አለ ጊዜ መንገድ ልጀምር እደርሳለሁ ወደ ህልሜ ጀንበር አለ ጊዜ ተስፋን ይዣለሁ እደርሳለሁ የጥረቴን ፍሬ ያለው <laughs> ደስ ይላል። ሚሚዬ በጣም <laughs> ሚሚዬ፣ ገበያ ግን እንዴት ነው ታውቂያለሽ? ብዙ ሰው ቡና ነው የሚጠይቀው። ብዙ ሰው ስትይ ስንት ማለትሽ ነው? ውይ ሳራ፣ ይሄን ያህል ብዬ በቁጥር እንኳን አላውቀውም። ግን ዝም ብዬ ሳይ ወጣቱ ሻይ፣ ትልልቁ ደግሞ ቡና ነው የሚፈልገው። ጎብዘሻል ሚሚ። አሁን ወጪና ገቢሽን በደንብ አድርገሽ መያዝ አለብሽ። እሺ ሳራ ሚሚ ሰው ቡና መጀመርሽ እንዲያውቅ ለምን ቡና አለ የሚል ትልቅ ጽሑፍ አትይዥ። ሜላት ጥሩ ሀሳብ ሰጠሽኝ። አዎ አንቺ እኮ ጥይት ነሽ። <laughs> አሁን የረበሸኝ የተከተል መጥፋት ነው። ስራ ቀዝቀዝ ሲል ሄጄ እንደገና ፈልገዋለሁ። አይዞሽ ሚሚ ይገኛል። ተከተል እናቱን ጥሎ የት ይሄዳል ብለሽ ነው? ሚሚ ነይ ስንሽን ውሰጂ። በጣም ግሩም ቡና ነው። አመሰግናለሁ አባባ። በሉ ጀለሶች፣ እኔ በዛው ልሂድ በቃ። ሚሚዬ በምሳ ሰዓት ለነ teacher ሄኖክ ሰርግ ልምምድ እንዳለብን እንዳትረሺ። ኧረ አረሳም። ለግንበኞቹ ሻይና ቡና አስተናግጄ ቶሎ መጣል በሉ ቻው። ውይ ሚሚዬ፣ ተከተል ቶሎ በተገኘላት ግርምሽ ተከተልን አይተዋል። ጠዋት የሆኑ ውሾች ሲከተል አይቸው ነበር። የሆኑ ውሾች ነው የሚከተለው ተከታተል እኮ ከእኔ ሌላ ጓደኛ የለውም። አረ ተረጋጊ፣ መምጣቱ አይቀርም። ለመሆኑ ስራ እንዴት ነው? ጥሩ ነው። የቡና ገበያው ጦፏል። ብራቦ ሚሚ። እንግዲህ የሥራው አዋጭነቱን በደንብ ማስላት አለብሽ። በአጠቃላይ ወጪና ገቢሽን በደንብ መመዝገብ አለብሽ፣ የሻዩንም ጨምሮ። እኔማ እንደ ድሮ በጭንቅላቴ ነው የምሰራው። በጭንቅላትሽማ አትችይውም። ሁሉንም ሂሳብ በደብተር መያዝ አለብሽ። የኔን ሱቅ ታያለሽ አደል? በሸቀጥ ሞልቶ እያንዳንዱን ስንት እንደገዛውት ስንት እንደምሸጠው ስለምመዘግብ ገቢና ወጪን በደንብ አውቋል። ቆይ እንደውም ሂሳብ አያያዝ ላሳይሽ። ደስ ይለኛል። በኋላ ታሳየኛለህ። እሺ ሚሚ። ባልንካ ጠዋት የሸቀልኩት ብር ነው። የብር ሳጥን ውስጥ ክተት። ኧረ ሚሚዬ፣ ይህችን ሳጥንማ ጥሮታ አውጫት። አሁን እኮ ነጋዴ ሆነሻል። ባንክ ሂሳብ መክፈት አለብሽ። ባንክ ምን ይሰራልኛል? እዚህ ያስቀመጥኩት ባንክ ምን ልዩነት አለው? ልዩነትም አለው። እዚህ እኮ ምንም ዋስትና የለሽም። ቢሰረቅ፣ እሳት ቢቃጠል፣ ጎርፍ ይዞት ብሄድ የለፋሽበት በሙሉ ቀለጠ ማለት እኮ ነው። ባንክ ግን ከነዚህ ሁሉ ነገር ዋስትና ይሰጥሻል። በዛ ላይ ወለድ ታገኛለሽ። ግን ለእኔ እሺ ብለው ሂሳብ ይከፍቱልኛል። ሂጂና ሞክሪ። ምን ችግር አለ? እሺ ዛሬ ሄዳለሁ። ተከተል ከመጣ ይዛ አቆይልኝ። እሺ ቻው ሚሚዬ ደህና አባባ። ደህና አደርክ ፋሲል። ሳራን ፈልጊያት ነበር። ምን ነው በደህና? ተማሪዎች እንደው ወደ ክፍላቸው ገብተዋል። አስቸኳይ ጉዳይ ነው። ዳይሬክተር ሰብለሳለች አለች። ግባ፣ ቢሮዋ ታገኛታለህ። አመሰግናለሁ አባባ። ምንም አይደል። ኢዛና፣ ቡናው ቆንጆ ነው አይደለም? አሰለፍ ባክሽ፣ እስኪ አንድ ሲኒ ድገሚው። አይ ጋሻው፣ ሁለት ሲኒ ጠጣው። ይልቅ አሰለፍ ብሩን ስጭኝና ወደ ጉዳይ ልሂድ። አጎቴ ብሩን አሁን ፈለግከው? እንዲያው አሰለፍ ሶስት የተናገርኩ እኮ። ኢዛና፣ ትንሽ ችግር አለ። ገንዘቡ አሁን እጃችን ላይ የለም። እንዴ አሰለፍ፣ ብሩን ምን አረግሽው? ተናገሪ እንጂ ምንድን ነው ዝምታው? አይ ጋሻው ብሩ ለአንድ ጉዳይ አስፈልጎት ነበር። የኔ ብር ምን አይነት ጫወታ ነው? አንድ የስራ እድል አገኘሁና እንዲሁ እንዳያመልጠኝ ነው ስጅ የተጠቀምኩበት። በእኔ ብር ነው ስራ የምትጀምረው? በጣም አትራፊ ስለሆነ እኮ ነው። የሰው ብርማ ዝም ብዬ አልጥልም። እንደውም ከትርፉ አካፍዬህ አንድ አይደለም ሁለት በሬ ትገዛለህ። ተርፉን ተውና ብሬ መልስልኝ። ይቅርታ አጎቴ። ይቅርታ አሁን ምንም አይሰራልኝም። ጋሻ አሁን መቼ ነው ብሩን የምትሰጠኝ? ኧረ ይዛና አትጨነቅ። እኔ ወዲያው ስራው መስመር ሲይዝ የመጀመሪያ ስራ ያንተን ብር መመለስ እኮ መቼ ቁርጥ ያለ ቀን ንገረኝ። ሁለት ወይም ቢበዛ ሶስት ወር ጊዜ ውስጥ እመልሳለሁ። ትቀልዳለህ? እኔ እኮ ላሜን የሸጥኩት በሬ ለመግዛት ነው። አስራ አምስት ቀን ነው የምሰጠው። ትንሽ ጊዜ እኮ ብትጨምርልኝ እኔ ብሩን እጥፍ አድርጌ መልሳለሁ። ጋሻው ከአስራ አምስት ቀን በላይ አልሰጥህም። ጥሩ እሺ፣ ምንም ችግር የለም። በአስራ አምስት ቀን ውስጥ እመልሳለሁ። ቀኑ ካለፈ ከባድ ችግር ውስጥ ነው የምትገቡ። ጉዳዩን ወደ ህግ ነው የምወስደው። ህግን ምን አመጣው? ደኛ እኮ ቤተሰቦች ነን። ይዛና እንደዚህ ማት ወዴ ቤተሰብ ብሎ ጫወታ የለም። ብሬን ቶሎ መልሱ ነግሬያል። ምን ይሻለናል ጋሻው? አክሽን ተይው። ዝም ብሎ ነው የሚያስፈራራን። እንደምን ዋላችሁ የኮሚቴ አባላት። የዛሬ ስብሰባችን ወሳኝ በመሆኑ ሁላችሁም ስለተገኛችሁ አመሰግናለሁ። ዛሬ ባየለ ጉዳይ የመጨረሻ ውሳኔያችሁን እንሰማለን። ዳይሬክተር ሰብለ፣ እንግዲህ ይሄ ኮሚቴ በአቶ አየለ ላይ የቀረበውን ክስ መርምሯል። የኔ ሀሳብ ባጭሩ ማስረጃ ስለሌለ አቶ አየለ ነፃ ነው የሚል ነው። ቆይ እንጂ አቶ ወርቁ፣ እኔንም አየለ ያስቸግረኝ ነበር ያለችው የዛች አዲሷ ልጅ ጉዳይስ? ትዝታ ኮሚቴው ፊት ቀርባ የገጠማት እንድትነግረን ጠይቂያት ነበር፣ ግን ፈቃደኛ አልሆነችም። አይፈረድባትም። ፈርታ ሊሆን ይችላል። ቃሏንስ በጽሁፍ አስገባች። እሱንም ለማድረግ ፈቃደኛ አይደለችም። ሄኖክ ትንሽ እስክትረጋጋ ጊዜ ይሰጣታ። ወይዘሮ ፍሬ ህይወት፣ አሁን ወደዛ እንመለስ። ባለፈው ስብሰባ ተነጋግረንበታል ያለ ማስረጃ። አቶ ሽብሩ፣ እነዚህ ልጆች የሚገጥማቸውን ችግር የተረዳህ አይመስለኝም። ምን ለማለት ፈልገች ነው? የትምህርት ቤታችን መምህር በተማሪ ስለተከሰሰ ብቻ ጥፋተኛ ነው ማለት አይደለም። ይህ አካሄድ የትም የሚያደርሰን አይመስለኝም። ዳይሬክተር ሰብለ፣ እንዴት ነው የምንቀጥለው? ይሄ ኮሚቴ ብዙ ጊዜ ተሰብስቦ ተወያይቷል። አሁን አየለ ጥፋተኛ ነው አይደለም የሚለውን በድምፅ ብልጫ እንወስናለን። ምን ይመስላችኋል? ጥሩ ሀሳብ፣ ጥሩ ነው። አየለ ጥፋተኛ ነው የምትሉ እጃችሁን አውጡ። አይደለም የምትሉ በድምፅ ብልጫ ኮሚቴው አየለ ጥፋተኛ አይደለም ብሎ ወስኗል። ይህንን ውሳኔ ደብዳቤ ረቆ ለሚመለከታቸው ቢሮዎች ግልባጭ ላ አድርገን እናሳውቃለን። በቃ ይኸው ነው። ስብሰባ ላይ ነኝ እንዳትረብሹኝ አላልኩም እንዴ? ፋሲል የሚባል እንግዳ አንቺን በአስቸኳይ ማግኘት አለብኝ ስላለኝ ነው። ፋሲል አስገቢው። ዳይሬክተር ሰብለ፣ ስብሰባውን ስለረበሽኩ በጣም ይቅርታ። አየለ ለሳሬ ጻፈላትን ደብዳቤ ልሰጥሽ ፈልጌ ነው። ደብዳቤ? የምን ደብዳቤ? ደግሞስ እስከ ዛሬ ድረስ የት አቆይታችሁት ነው? የተቀመጠበት ቦታ ጠፍቶን ነው እስካሁን ያላቀረብ። እሺ ጥሩ፣ እኛ ደብዳቤውን እናየዋለን። አንተ መሄድ ትችላለህ። ደብዳቤውን ላንብብላችሁ። ሳራ፣ ማክሰኞ በምሳ ሰዓት ምስራቅ ጁስ ቤት እንገናኝ የኔ ቆንጆ። ምን ማለት ነው? ይሄ የማይታመን ነገር። አሁን ይሄ አዲስ ማስረጃ ስለመጣ ውሳኔው እንደገና መታየት ያለበት ይመስለኛል። ግን አየለ ደብዳቤውን መጻፉን ማረጋገጥ ስላለብን ከአየለ ጽሁፍ ጋር እናስተያየው። ጥሩ ሀሳብ ነው አቶ ሽብሩ። እንደውም እዚህ file cabinet ውስጥ ያየለ ጽሁፍ ስላለ ማውጣት እችላለሁ። ጀለሳች ሚሚ ተከተልና ናገኘሽው ኧረ አላገኘሁትም። ለምለም ዙረን ለመደ ማለት ነው። በሉ በሉ፣ ይልቅ ለእነ teacher ሄኖክ ሰርግ የምንዘፍነውን እንነጋገር። ከዛ በፊት ግን አንድ የምወደው ድሮ የሰርግ ዘፈን አለ፣ ልዝፈንላችሁ። ደስ ይለናል። አረ ኩሉ ማንኳለሺ ኩሉ ማንኳለሺ ባትኳዩም ሲያምርብሽ ኩሉን ማንኳለሽ ኧረ ኩሉን ማንኳለሽ ኩሉን ማንኳለሽ ባትኳዩም ሲያምርብሽ ኩሉን ማንኳለሽ ኧረ ኩሉ የእናቷ ነው ኩሉ የእናቷ ነው ቁንጅናው ነው ከራሷ ነው ኩሉ የእናቷ ነው ኧረ ኩሉ የእናቷ ነው ኩሉ ቅዱስ የእናቷ ነው ቁንጅናው እንደው ከራሷ ነው ቅዱስ የእናቷ ነው እንዳላይሽ እንዳላይሽ ወርቁን ጋረዱት እናትሽ እንዳላይሽ እንዳላይሽ ወርቁን ጋረዱት እናትሽ እንዳላይ እንዳላይ ዳመና ጥሏል በላይህ እንዳላይ እንዳላይ I yeah, not yeah, yeah, yeah, ሄደች አሉ ከቤት በላይ አይኗን ሳላይ ሄደች አሉ ከቤት በላይ አይኗን ሳላይ ሄደች አሉ ከቤት ስስር የኔ ምስር ሄደች አሉ ከቤት ስስር የኔ ምስር ሄደች አሉ ጋራ ጋራውን ነፋሻውን ሄደች አሉ ጋራ ጋራውን ነፋሻውን አሸ ወይና ወይና አሸወይናዬ ኧረ ወይንም እያምር ራሱ ለስማ ፈርካለን ተጨማሪ ጽሁፍ ላምጣው ወይስ ያያችሁት ይበቃል? ከበቂ በላይ ይተናል ዳይሬክተር ሰብለ። ሁላችንም ያየለ ጽሁፍ መሆኑን መቶ በመቶ አምነናል። አደለ? አዎ። እንግዲህ የቀድሞ ውሳኔያችን ላይ መነጋገር ሊኖርብን ነው። ይሄማ ምን ንግግር ያስፈልገዋል? ሳራን ከትምህርት ቤት ውጭ ላግኝሽ ማለቱ ሳያንስ የተጠቀመበት ቋንቋ አግባብ የሌለው ፉ ፉ የኔ ቆንጆ። እኔም አቶ ሽብሩን እደግፈዋለሁ። ደሞስ ለምንድን ነው ጁስ ቤት ሊያገኛት የሚፈልገው? እሷ ፈቃደኛ ሆና እንደሆነስ? አቶ ወርቁ ፈቃደኛ ነች እንኳ ብንል ሳራ እኮ ትንሽ ልጅ ነች። አስተማሪ እኮ የሚከተለው ስነ ምግባር አለ። ያን መተላለፍ የለበትም። እኔ በበኩሌ ይሄ ደብዳቤ አየለ ጥፋተኛ መሆኑን አሳምኖኛል። መቼም አየለ እንደዚህ ያደርጋል ብዬ በፍጹም አልጠረጥርም ነበር። እንደዚህ አይነት ደብዳቤ የሚጽፍ አስተማሪ ለትንኮሳ አይመለስም ብዬ አስባለሁ። ታስታውሱ እንደሆነ አየለን interview ስናደርገው ተማሪ ከትምህርት ቤት ውጭ አግኝቼም ለማግኘት ሞክሬም አላውቅም ነበር ያለው። ጥሩ አስታውሰሻል ወይዘሮ ፍሬት። በዚህ ጉዳይ ላይ ረጅም ጊዜን ያሳለፍን ነው። ስለዚህ ዛሬውኑ ውሳኔ እንስጥበት። ምን ትላላችሁ? የሩጫ ውሳኔ እንዳይሆንብን እስኪ ትንሽ እናስብበት። ጥሩ አቶ የሚቃወም ከሌለ በሚቀጥለው ስብሰባ እንወስናለን። ሰላም፣ ደህና ዋልሽ። እዚህ ባንክ ብሬን ማስቀመጥ ፈልጌ ነበር። የእኛም ባንክ ስለመረጥሽ በጣም እናመሰግናለን። እሺ፣ የባንክ ሂሳብ ለመክፈት የሚያስፈልጉሽ ነገሮች ይሄንን form ትሞያለሽ። የቁጠባ account ከሆነ መቶ ብር፣ ለተንቀሳቃሽ account ከሆነ ደግሞ አምስት መቶ ብር በዛ ላይ ሁለት ጉርድ ፎቶና መታወቂያ ያስፈልግሻል። መታወቂያ የለኝም። መታወቂያማ ያስፈልግሻል። ተያዥ ባመጣስ ማለት እንደ ዋስ የሚሆነኝ እንደሱ ለማድረግ የባንኩ ህግ አይፈቅድልንም። ያንቺን ማንነትና የምትኖሪበትን አድራሻ የሚያሳይ መታወቂያ ካርድ ያስፈልገናል። ለምን አውጥተሻት መጪ? አይ አሁን ማውጣት ስለማልችል። በጣም ይቅርታ። ያለ መታወቂያ ምንም ላግዝሽ አልችልም። እሺ ግርማ፣ ደህና ዋልክ? ሀይ ግርማ፣ እንዴት ናችሁ? ደህና ሚሚ የለችም እንዴ? ተከተልን እንዳገኘችው ልንጠይቅ ነበር የመጣ ነው። አይ ያገኘችው አይመስለኝም። እና የት ሄደች ታዲያ ፍለጋ? ባንክ እሄዳለሁ ብላ ነበር። ምን ልታረግ? ቡና ልሸጥ? አይ የባንክ ሂሳብ ልትከፍት። ሚሚ አልተቻለችም። ስትመለስ ደግሞ ሂሳብ አያያዝ አሳያታል። እንደውም ያቻት ደግሞ ምንድነው የሁሉ ውሻ የሚከተልሽ? ተከተል ተገኘ ስመለስ ተከተል ይችን ነጭ ውሻ ስርስር እየተከተለ አገኘት። እንኳን አገኘሽው። ላመጣው ብሞክር እንዲ አይለ የመሰላቸው። እሷን በፖስቲ እያታለልኳት ወደዚህ አመጣኋታ። ሌሎቹስ? እነሱም እሷን ነው የሚከተሉት። ምን ላርጋቸው? ተንጋግተው መጡብኝ። ውሾች የሆኑ ወቅት አላቸው አይደል? ተዩ ተዩ፣ በቃ ገብቶናል። ወይኔ አንዱ ውሻ እግሬ ላስኝ ሲያስጠላ። አንቺ ምን እነዚህን ሾት ወዲያ በይልኝ። ገና ልትዘግብኝ ነው እንዴ? እንዴ ተከተልስ፣ እሱ መሄድብኛና ተከተልንማ፣ ያዡና እዛ ግንዱ ጋር እሰሪ። ቆይ ገመድ ልስጥሽ። እሺ ቶሎ በልልኝ፣ ፓስቲውን እየጨረስኩ ነው። በእንኪ እንኪ፣ ሚሚ ወደዚያ ወስደሽ ሰሪ። እንኪ እንኪ፣ ና ተከተል፣ ና ናንካ፣ የመጨረሻውን ፓስቲ። አይገርማችሁም ግን የተከተልን ግን ያጠፋውን አጥፍቶ እንደዚህ ያለቅሳል ደግሞ። ውይ ተከተል ሲያሳዝን ሚሚ አንድ ነገር አድርጊ እንጂ ወይ ደግሞ ዘፈኝለት። ኧረ ለምን ለማታሽፊብኝ? ከልቤ እኮ ነው ሚሚዬ። ሁልጊዜ ስለምትዘፍኝ ትዝታ ይመጣበት ይሆናል። እውነት ነው ብል ብመካ ጓደኛ አለኝ ትልቅ ጸጋ ማዕበል የሚያረጋ አልፈናል ክፉ ደግን ሳንለያ አብረን አንድ ልብ ወፎች ሰማይ ላይ ባንድ ይበራሉ፣ ንቦች ተጋግዘው ማር ይሰራሉ። እኛም አንድ ስንራመድ ይቀርብልናል የራቀው መንገድ ጓደኛዬ፣ መሪ ኮከቤ፣ ሀሳቤን ተካፋዬ፣ መሪ ኮከቤ ወደ መሪ ኮከቤ ኮረሙቺ ጓደኛዬ መሪ ኮከቤ ሀሳቤን ተካፋዬ መሪ ኮከቤ በደማቅ ቀለም ኮረሙቺ ያጌጠ ነው ይላል መሪ ኮከቤ ይሄ ውሻ አይደለም ሰው ነው። ማልቀሱን አቆመ እኮ። በሚሚ ነይ ሂሳብ አያያዝ ላሳይሽ። እሺ ግርማ እኛም አብረን ማየት እንችላለን? አዎ በደስታ። አይ ሳራ ቀለሜዋ እናንተ ልጆች ገበታ ክቡር ነው ብዬ ስንቴ ነው የምነግራችሁ? ለምንድን ነው የምትላፉት? ይህ ዳንኤል ነው ከጠረጴዛው ስር እግሬን እየመታ ያስቸገረኝ። ውሸቱና አባያ አልነካሁትም። ሁለታችሁንም አልሰማም። ከእንግዲህ ወዲህ አንድ ልፍ እንዳለኝ አሁን የቀረበላችሁን አርፋችሁ እሺ ሙላት፣ እነሱም ብሉ ትላለህ እንጂ አንተ ራስህ መቼ በላህ? እስቲ ችን ላጉርስህ። አረ ጥሩ ነሽ፣ ብዙ በላው። የአንቺ ጉርሻ ደግሞ ምን ያክላል? ይሄ የመጨረሻ ጉርሻ ነው። ሆዴ ሊጠረጥር ነው እኮ። ደህና ዋላችሁ። ደህና ዋልሽ። እንዴት ዋልሽ ለምለም? ምን ነው በደህና ነው ዛሬ ያረፈርሽው? ልጆቹን ትምህርት ቤት አጥቻቸው ስፈልግ እኮ ነው የቆየሁት። ውይ ማ ቢቸገረኝ እጀ ከትምህርት ቤት አመጣኋቸው። ትንሽ እኮ ነው ያረፈድኩት። ጥሩ ነሽ። ግን የት ቆይተሽ ነው? ሂሳብ አያያዝ መማሩ ባልከፋ፣ ግን እቆያለሁ ብለሽ አስቀድመሽ መንገር ነበረብሽ። ይቅርታ አባዬ። በቃ የደረሽበትን ምን የመሰለ ምግብ ቅረቢና ቢ እኔ መብላት አላሰኘኝ። ጥሩ ነሽ እንደዚህ ለፍታ ምን ነው ለምለምዬ? ቅረቢና አባትሽን አባዩ። እንደ አባትሽ ላጉርስሽ እንዴ? አይ ግድ የለም ጉርሻ አይቅርብኝ፣ እኔ ራሴ እበላለሁ። እጄን ልታጣ። እኔ ከዚህ በላይ መብላት አልችልም። እድሜ ለአንቺ ይኸው ወፍር። በቃ በቃ፣ እጄን ልታጠብ። እኛም ጠግበናል። ከአንተ ጋር እንታጠብ። ኑ በሉ። በይ ነይ ለምለም። እነሱ ጠገብን አሉ። አባትሽ በርበሬው ሳይበዛ እንዲህ ለስለስ ሲል ነው ጥሩ የሚበላው። እንዴ ምን ለማለት ፈልገሽ ነው? ሙያ የለሽም ልትይ ነው? ኧረ እኔ አልወጣኝም። ያለፈው ጊዜ የሰራሽው ወጥ በርበሬ በዝቶበት አባትሽ ምንም እንዳልነካው አይቼ ነው። ትላንት መተሽ ከኔ በላይ አባት የሚስማማውን አወቅሽ? ምንድን ነው እሱ? ምን ተፈጠረ? አይ ምንም አይደለም አባ። ምንምማ አትበይኝ። እንዲህ በኃይለ ቃል ጥሩነሽን እየተናገርሻት ምንድን ነው ጥሩነሽ? አባትሽ በርበሬ ሲበዛ አይወድም ነው ያልኳት። ይሄ አስቀይሟትም ከሆነ ይቅርታ። እና ብትልሽ ስለምለም ምን አለበት? ምን ክፋት አለው? በአሁን ይቅርታ ጠይቂያት። እንደሱ እኮ አይደለም አባ። ምንም ምክንያት መስማት አልፈልግም። ይቅርታ ጠይቄ ብዬሻለሁ። እሺ አባይ፣ ይቅርታ አርጊልኝ። ነሽ። ምንም ችግር የለውም። የእናትሽ ሐዘን ነው የረበሸሽ፣ ይገባኛል። በሉን ያረፍ ስሚ ለምለም፣ በጣም ታግሼሻለሁ። እንዳመጣልሽ እኔ ጥሩነሽ ላይ አጮሄ። ከእንግዲህ ወዲህ ቦታሽን ብታውቂ ይሻልሻል።